قل إن الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم قال شيخ الإسلام ابن تيمية رحمه الله تعالى وهو سبحانه وتعالى وهو سبحانه وتعالى السورة الواحدة يذكر القيامة الكبرى والصغرى كما في سورة الواقع إنه ذكر في أولها القيامة الكبرى وأن الناس يكونون أزواجا ثلاثة كما قال تعالى إذا وقعت الواقعة ليس لوقعتها كاذبة خافدة رافعة إذا رجت الأرض رجا وبست الجبال بسا فكانت هباء منبثا وكنتم أزواجا ثلاثة نعم طيب قال شيخ الإسلام ابن تيمية شيخ الإسلام ابن تيمية رحمه الله تعالى بلولال وهو السوق سبحانه الله تراتي قبونا وتعالى يبلا يهون أملاك الله في السورة الواحدة بعند سورة يذكر القيامة قياما من إلال يا وسا الكبرى والصغرى تنشوان قيامة ትልቁንም ቅያማ ማለት ትልቁንም ትንሹንም ቅያማ አላህ ያወሳል ይላል። ያው ባለፈው እንዳየነው ማለት ነው። ትልቁ ቅያማ የሚባለው የምናውቀው ማለት ነው። ቅያማ መቆም ሲሆን ቅያመቱ ሱግራ ደግሞ የሰው ልጅ መሞቱ ነው። ሰውየው ከሞተ በቃ ቅያማ ቆመበት ማለት ነው በራሱ ዙሪያ ላይ ከማ ፊ ሱረት ልዋቂዓ ይህን በማስመልከት አላህ ስብሓነ ወተዓላ በሱረቱ ልዋቂዓ የጠቀሰው ነገር አለ። فإنه ذكر في أولها القيامة الكبرى مجمرة مقبيا على الله سبحانه وتعالى يتكسو قيامة الكبرى وأن الناس يسول جوج يكونون أزواجا ثلاثة يسول جوج أزواجا ثلاثة يهونالو ማለት አዝዋጅን ሰላሳ ማለት ሶስት የተደባለቁ ይሆናሉ ማለት ነው። ምን ለማለት ፈልጎ ነው? ወደ ቁርአን አንቀጹ ስንሄድ በይበልጥ ፈንተው ይላል ከማ ቃለ ተዓላ ኢዛ ወቃዓት ልዋቂዓ ኢዛ ወቃዓት ልዋቂዓ ያቺ መከራ የተከሰተች ጊዜ ይላል ኢዛ ወቃዓት ልዋቂዓ ዋቂዓ ያቺ የምትከሰቷ መከራዋን ማለት ነው ቅያማ የተከሰተች ጊዜ ለይሰ ሊወቅዓቲሃ ካዚባ እሷ ስለመከሰቷ ምንም ምን የለውም ውሸት የለውም ለይሰ ሊወቅዓቲሃ ካዚባህ እሷ ስለመከሰቷ ምንም ውሸት የለውም እውን ነዋል ካፊደቱን ራፊዓ ቅያማ እኮ ስትቆም ቅያማ ካፊደቱን አንዱን ዝቅ የምታደርግ ነች ራፊዓ አንዱን ደግሞ የምታደርግ ነች ከፍ የምታደርግ ነች አንዱን ዝቅ ማንን ነው ዝቅ የሚያደርጉት? እነዛ በሽርክ ላይ የተዘፈቁ ሰዎች በማዕሲያ ውስጥ የተዘፈቁ ሰዎችን ዝቅ ታደርግና ራፊዓ ሌሎችን ደግሞ ከፍ የምታደርግ ነች። አለዚነ ያዕቡዱን አላህ አለዚነ ዩወሕዱን አላህ እነሱን ከፍ ታደርጋለች። ኢዛ ሩጀት ልአርዱ ረጃ ምድር መናወጥን የተናወጠች ጊዜ ናት። ኢዛ ሩጀት ልአርዱ ምድር የተናወጠች ጊዜና ረጃ መናወጥን ማለት ነው። ወቡሰቲል ጂባሉ በሳ ምድርን ምን ተራራ ደግሞ መፈርፈርን የተፈረፈረች ጊዜ ናት። ልክ እንደ ዱቄት እየሆነች ማለት ነው። መፈርፈርን የተፈረፈረች ጊዜ ተራራ ማለት ነው። ፈካነት ትሆናለች ተፈርፍራም ተፈርፍራም ማለት ነው። ፈካነት ትሆናለች ምን ሀባአን ሙንበታ የተበተነ ትብኛ ትሆናለች። ሀባ ትብኛ አቧራ፣ ሙንበሳ ምን ያለ የተበተነ ማለት ነው። ትብኛ ትሆናለች። አላህ ወኩንቱም ሆናችሁ እኮ የዛን ጊዜ አዝዋጀን ሰላሳ ስንት ሶስት አዝዋጅ ጥንዶች ግልጽ ነው። ሶስት ጥንዶች ሆናችሁ ግልጽ ነው አለ ሶስት አይነት ማለት ነው ድብልቆች ሆናችሁ እነማን ናቸው? አሁን በሚቀጥለው መጨረሻ አንቀጽ ላይ ይጠቀሳሉ። ثم إنه في آخرها ከዛ አላህ ስብሓነሁ ወተዓላ በመጨረሻው በዚሁ ሱራ ላይ በመጨረሻው አካባቢ ላይ ذكر القيامة الصغرى አላህ ትንሿን ቅያማ ጠቀሰ ሞትን ቢልመውት ሞትን ማለት ነው ወአነሁም ሰላሰቱ አስናፍ ሰው ልጆች በመሞት ሁኔታ ላይ ሶስት አስናፍ አላቸው ባዕደል መውት ከሞት በኋላ የሰው ልጆች ሶስት ገጽታ አላቸው ፈቃለ ብሎ አለ ፈለውላ ኢዛ በለገት ልሑልቁም وأنتم حينئذ تنظرون ونحن أقرب إليه منكم ولكن لا تبصرون فلولا إن كنتم غير مدينين ترجعونها إن كنتم صادقين ምን አለ አላህ فلولا إذا بلغت الحلقوم ምን نعم ሩሕ የት የደረሰች ጊዜ ናት ጉሮሮ የደረሰች ጊዜ ናት وأنتم እናንተ እኮ ሂነኢዚን በዚያ ጊዜ تنظرون እያንዳንዱን ነገር ትመለከታላችሁ ግልጽ ነው ማ ቀደምቱም ሚነል አዕማል ሳሊሐ አው ሰይአ መጥፎም ይሁን ጥሩ ነገር ፍንትቡ ብሎ ለእናንተ ይታያቸዋል። ወነሕኑ እኛም አቅረቡ ኢለይሂ ወደሱ ቅርብ ነን ወደ ሰው ልጆች ወደዛ ክስተትም ሚንኩም ወደ እናንተ ወላኪን ላ ቱብሲሩን እናንተ ግን የምታዩ አይደላችሁም ይላል አላህ ሱብሓነሁ ወተዓላ። ግን እኛ ምንድነን ቅርብ ወደ ሰው ልጅ ህልቆም ቅርብ ያለውን ሁኔታ እናያለን። ፈለውላ ኢን ኩንቱም غير مدينين ፈለውላ ኢን ኩንቱም غير مدينين እናንተ እኮ የማትዳኙ የሆናችሁ እንደሆነ መዲኒን ማለት መዳኘት ማለት ፈለውላ ኢን ኩንቱም غير مدينين غير አፍራሽ ነው የማትዳኙ እንደሆናችሁ አዎ ተርጅዑነሃ ትመለሳታላችሁ ግልጽ ነው እናንተ ባትፈልጉም ተርጅዑነሃ ትመለሷታላችሁ إن كنتم صادقين። عفوا ترجعونها እሷን መልሷት ነው ማንን ነው ሞትን ترجعونها እሷን እስቲ መልሷት ግልጽ ነው إن كنتم صادقين። ምን ከሆናችሁ እውነተኞች ከሆናችሁ ማንን ሞትን እስቲ አሁን የመጣባችሁን አዎ ሕልቁማችሁ ላይ የደረሰችው ሞት መልሷት ይላል ፈአማ ኢን ካነ ሚነል አሁን ቅድም ስንት አስናፍ ብሏል طيب سن سوس لنقرن فأما إن كان من المقربين يا أما يقرب بالوالي هنا مقرب هنا ودا جيتاو لتنو بالموال قرب هنا فروح وريحان وجنة نعيم من عندهم يسقوا لنا قرنوا فروح له روح رف ሌሎቹ ደግሞ ምን ይላሉ? ሰፊ እዝነት ይላሉ። ሰፊ እዝነት ወይም እረፍት። ወረይሃን ምን አለው ደግሞ መልካም ሲሳይ መልካም ሲሳይ አለው። በዚህ ብቻ አይበቃም። وجنت نعيم የሚሞናደልበት ያቺ ጀነት አላቸው። አዎ ያ ምን የሆነው مقرب የሆነው اللهم اجعلنا منهم وأما إن كان من أصحاب اليمين ያማ የቀኝ ጓድ የሆነው ቀኝ ጓድ የሚባለው እንግዲህ ኪታቡ በቀኝ እጁ ለመሰጠት እድለኛ የሆነ ማለት ነው። ከዛኛውና ከዚህ የቱ ይበልጣል? ያኛው ነው ሙቀረብ ነው ከአስሐቡል የሚን ከመሆንም በተጨማሪ ማለት ፈሰላሙን ለከ ሰላም ላንተ ይሁን ሚን አስሐብል የሚን አንተ ለምን ይሆንከው የቀኝ ጓድ ይሆንከው። ነዓም ሰላምን ያገኛል። ሁለተኛው ተጠቀሰለ። وأما إن كان من المكذبين الضالين ያማ ከምኖች የሆነ ዋማ ኢን ካነ ሚነል ሙከዚቢን ካስተባባዮች የሆነ አሊን ከጠማማዎች ፈኑዙሉ ሚን ሐሚም መኖሪያው ስፍራው እኮ የት ነው አለ ያ ሐሚም ነው ጀሃነም የፈላችዋ የተንተከተከችዋ አዎ የፈላችዋ ውሃ የተንተከተከችዋ ተቋሳሟ ጀሃነም ነች ለሱ መኖሪያው ወተስሊየቱ ጀሂም ወተስሊያ መቃጠል ደሞ አለበት ለሱ ወተስሊያ መቃጠል አለለት ጀሂም በምን ውስጥ በጀሂም ጀሂም ማለች ጀሃነም በጀሃነም ውስጥ ነው ወዒንደ ልመውቲ ቱቅበዱ ሩሕ ስለዚህ ስንታየህ ሶስት አዝዋጅ ያለውን አወቅን ማነው ሙቀረቦች አስሓቡል የሚንና ማ ሙከዚቢን አዳሊን ግልጽ ነው እነዚህ ሶስቱ አሉ ማለት ነው ወዒንደ ልመውቲ ሌላኛው ማለት ነው የቀኝ ጓዶች እንግዲህ የቀኝ ጓዶች የተባለው የቀኝ ጓዶች ናቸው ግልጽ ግን እንደ ሙቀረቦች አይደሉም ወዒንደ ልመውቲ የመሞት ጊዜና ናት። ቱቅበዱ ሩሑል ኢንሳን የሰው ልጅ ሩህ ይያዛል። ሚን ጀሰዲህ ከምኑ ከምኑ ከሰውነቱ ቢአምሪላህ ተዓላ በማ ትእዛዝ በአላህ ስብሓነሁ ወተዓላ ትእዛዝ ወቀድ አስነደ አላሁ አላህ ስብሓነሁ ወተዓላ እኮ አስጠግቷል ቀብደል አንፉሲ የሰው ልጆችን ሩህ በመያዝ ዙሪያ ላይ ኢለይህ ሱብሓነህ ወደ እሱ አላህ አስጠግቷል ሩሕን እሱ እንደሚይዝ አስጠግቶ የተናገረበት ቀውል አለ ፊ ቀውሊሂ ተዓላ አላሁ የተወፈል አንፉሰ ሂነ መውቲሃ አላሁ አላህ እኮ የተወፈል አንፉሰ ነፍስን ይገላታል ሂነ መውቲሃ ምን የምትል ጊዜ የምትሞት ጊዜ የሚገላት ማን ነው ሩሃን የሚወስደው ማን ነው አላህ አንድ በዚህ አይነት መልክ የተጠቀሳለ ዋስነደሁ ኢለል መላኢካ ወደ መላኢኮች ደግሞ ያስጠጋበት ሁኔታ አለ መላይኮቹ ሩህን እንደሚያወጡ ደግሞ የተጠቀሰበት ቢቀውሊሂ ተዓላ እንዲህ በሚለው አላህ ስብሐነሁ ወተዓላ ንግግር ውስጥ ተጠቅሷል። ሐታ ኢዛ ጃአ አሐደኩሙል መውት ተወፈትሁ ሩሱሉና ወሁም ላ ዩፈሪጡን አንዳቸው ሞት የመጣቸው ጊዜና አንዳቸው ሞት የመጣበት ጊዜና ተወፈትሁ ሩሱሉና አዎ የኛ መላእኮች ማለት ነው ሩሑን ያወጣሉ ወሁም ላ ዩፈሪጡን እነሱ ደግሞ ይህንን የሚስቱ አይደሉም ላ ዩፈሪጡን የሚያጓድሉ ማለት ነው ግልጽ ነው ይህንን የሚያጓድሉ የሚስቱ አይደሉም ወፊ ቀውሊህ እንዲህ በሚለው አላህ ስብሓነ ወተዓላ ንግግርም ተጠቅሷል ወለው አሁን እንግዲህ በሁለተኛው ደግሞ ማን ነው ሩህን ይወስዳል ያለው መላይኮች በመጀመሪያው ማን አለ ራሱ አላህ ሩህን እንደሚያወጣ ተናገረ በሁለተኛው ደግሞ መላይኮች ሩህ እንደሚያወጡ ሶስተኛው ደግሞ ፊ ቀውሊሂ ولو ترى إذ يتوفى الذين كفروا الملائكة هي يعني منو يتكسلن سوستن يوم بوالا لي تكسلن ولو ترى إذ يتوفى الذين كفروا الملائكة نعم ولو ترى بايهن ولو ترى يا أيه النور إذ يتوفى الذين كفروا أن زيكادوتن روحتهم بوتو جزي ما الملائكة መላኢኮች መላኢኮች ሩሃቸውን ባወጡ ጊዜ እንደው ባየህ ኖሮ እያለ ዋስነደሁ ይሄ መላኢኮችን የትኛው መላኢካ ምናምን አልተጠቀሰም። አሁን ደግሞ ዋስነደሁ ኢላ መለከል መውት አላህ ሩህ ማውጣትን ወደ መለከል መውት አላህ አስጠጋ ምን በሚለው ፊ ቀውሊሂ قل يتوفاكم ملك الموت الذي وكل بكم قل بلح بل يا محمد يا نبي الله يتوفاكم روحكم يا الماء ملك الموت ملك الموت يا روحكم الذي يا وكل بكم በእናንተ ላይ የተወከለው የተሾመው መለከል ሞት ያወጣል በማለት በሁለቱም ጠቅሷል ማለት ነው ስለዚህ በዚህም ተባለ በዚህም በዚህም ተባለ ሩህ ምን ይላል ይወጣል ማለት ነው። ወደ አላህ እንዴት ተጠጋ? እንዴት ይጋጫል? አይጋጭም? የሚቀጥለው መልስ ነው። ወላ ተዓሩዳ መጋጨት የለም በይነል አያት በእነዚህ አንቀጻቶች ማለት ነው። والإضافة في هذه الآية በእነዚህ አንቀጾች ላይ ማለት ነው የተጠጋበት ማለት ነው። إلى كل ወደ ሁሉም بحسبه በልኩ ግልጽ በሚገባው መልኩ ነው። فالله አላህ ነው እንግዲህ ሩሁን ያወጣል። አላህ ነው ሩሁን ማለት ነው እንድትወጣ የሚያደርገው ሲል ምን ማለት ነው? الذي قضى بالموت ያ ምን ያለ ነው? በሞት ምን ያለ ነው? የፈረደው ምን ያለው? የፈረደው ወቀደረሁ ምን ያለው? የወሰነው ማለት ነው። ፈሁወ እሱ ቢቀዳኢሂ በሱ ውሳኔ ወቀደሪሂ ነው በሱ ፍርድ ወአምሪሂ በሱ ትእዛዝ መሆኑን ለመጥቀስ ነው። فأضيف إليه توفي ودع الله كو مجدل من يبالو يتتقو لأجل ذلك لزيم السوس الوسن الناس لفرد وملك الموت ملك الموت بك ملك تدقمو يتولى قبضها روحا عند أوتا يتشومو السوس الهنا واستخراجها صنب موتات من البدن كأكل ثم تأخذها منه ملائكة الرحمن ወደ መላእክቶች ደግሞ ተጠግቷል ነበረ ከእስራፊል ሌላ ወደ እነሱ ደግሞ የተጠጋው ለምንድን ነው ከተባለ ነዓም ለምንድን ነው ካለ ያ የመለከል ሞት ነው አይደል ወደ እነዚህ መላእክቶች ደግሞ ثم تأخذها منه ملائكة الرحمن የረሕመት መላእክቶች ምን ስለሚሉ ነው ምን ስለሚሉ ስለሚላኩና ሩሕን ስለሚይዙ ተግባባን ወመላኢከቱል አዛብ እነዛ ደግሞ ሩሓቸው ኸቢሳ የሆኑትን ደግሞ እነዛ የቅጣት መላእክቶች ይዘው ስለሚሄዱ ነው ወየተወለውናሃ በእሷ ጉዳይ ላይ ይሾማሉ ባዕደሁ ከሱ በኋላ ምክንያቱም እሱ ካወጣላቸው በኋላ ይዘውት የሚሄዱት እነሱ አለ መላእክቶች መጥተው የሐዲስ ደግሞ ፍንትው አድርጎ ነገሮችን ይገልጽላቸዋል ويتولونها بعدهم فصحت إضافة التوفي إلى كل بحسبه ወደ ሁሉም የተጠጋበት ምክንያት የሚገባውን ከማስፈር አንጻር ነው ይላል طيب التوفي بالنوم والتوفي بالموت መሞት የሚባለው ነገር በእንቅልፍ መሞት አለ ሐቂቃ ደግሞ ትክክለኛውን የሞት ጽዋ በመቅመስም የሚሞትበት ሁኔታ አለ الروح المدبر الروح المدبرة ሞት ማ ሩህ ያቺ ተድቢር የተደረገች የምትስተናበር ጉዳያ ሊልበደኒ አልሙደበራ ነው ያለው አይደል አልሙደቢራ ቢሆነው ቆንጆ ነው አሩሑ ሩህ እኮ አልሙደቢረቱ ሊልበደኒ የአካልን ጉዳይ የምታቀናብር የምታስተናብረ የሆነችዋ ማለት ነው። አለቲ ያቺ ቱፋሪቁሁ የምትለይ የሆነች ቱፋሪቁሁ አካልን የምትለይ የሆነች ቢልመውቲ በሞት ሂየ ሩሑ ያቺ ሩህ ነች አካልን የምትለየዋ አልመንፉኸቱ ፊህ በሰው ልጅ አካል ውስጥ የተነፋች የሆነችዋ ወህየ ነፍስ እሷ እኮ ነፍስ ነች አለቲ ቱፋሪቁሁ ቢነውም በእንቅልፍ ጊዜ ደግሞ ትለየዋለች ትለየዋለች ትሄዳለች ሩህ ወታ ታዲያ እንዴት ነው እሱ ሰላም ሆነ ወይ ብዙ ጥያቄ ይጠይቃል ይሰጣ የሚገባው ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ይህንን በማስመልከት ነቢይ ዐለይሂ ሰላት ሰላም ብለዋሉ لما نام عن الصلاة لما نام عن الصلاة نبي عليه الصلاة والسلام تنجزنا إن الله قبض أرواحنا الله كروحتنا نيازة حيث شاء ودفلقهم وردها حيث شاء ودفلقهم من لسات وقال له بلال بلال بالوالة أنت يا رسول الله أخذ بنفسي الله نفسي نيازات الذي أخذ بنفسك نفسي ያንተንም ነፍስ ይዞ የያዛት አምላክ አላህ የኔንም ያዛት የሁላችንም ها ብሎ ጠየቀ وقال تعالى الله سبحانه وتعالى بلال الله يتوفى الأنفس الله كو نفس من يرغت اللي قلت روحنا ودال حين موتها من يمت القزي يمت موت قزي والتي لم تمت ياتشك والموتج ፊ መናሚሃ الله يتوفى الأنفس حين موتها والتي لم تمت في منامها በመናሟ ደግሞ ምን ያላለች ለም ተሙት ፊ መናሚሃ ተኝታ ያልሞተችው ደግሞ ፈዩ ምን ይላል እሷንም ምን ይላል ይገላል ነው እሺ ሁለቱንም ነው ደሚሩ ለዛ ነው የምትመልሱ ዋው አለች አይደል አጢፋ ነው አላሁ የተወፈል አንፉሰ ሒነ መውቲያ አላሁ የተወፈለ አንፉሰ ሒነ መውቲያ ምን ያለ ጊዜ የሚገላት ጊዜም ሩህን ይይዛታል። አሁንም አላሁ የተወፈል አንፉሰ አለቲ ለም ተሙት ፊ መናሚያ ያቺን ነፍስ ይይዛል በመናሟ ማለት ነው ይይዛታል። ግን አልሞተችም። ግልጽ ነው። ደሚሩን እንዲህ ነው የምትመልሱት። ፈዩምሲኩ ለቲ ያቺን ይይዛታል ቀዷ አለይሃ አልመውት ምን ይወሰነባትን ሞት የወሰነባትን ሩህ ይይዛታል። ወዩርሲሉ ልኡኽራ ያቺ ደግሞ ያልተወሰነባት ነፍስ እንድትሞት ደግሞ ያልተወሰነባትን ይለቃታል። ኢላ አጀል ሙሰማ እስተተወሰነ ጊዜ እስተተወሰነ ጊዜ ተግባባን። የሞት ጽዋ እስክምጠብስ ድረስ ያቆያታል ማለት ነው። ያቺ ግን ማለት ነው በእንቅልፍ ስለዚህ የሚመለሳለም አይመለሳለ ማለት ነው። ሚላካለም አይላካለም። ቃለ ኢብኑ አባሲን አብደላህ ኢብኑ አባስ ይህንን የቁርአን አንቀጽ በተመለከተ ብሎ ይላል ወአክሰሩ ልሙፈሲሪን አብዛኞች ሙፈሲሮች ብለዋል የቅቢዱሃ ቀበይኒ አላህ እኮ ሩህን ሁለት አይነት አያያዝን ይይዛል አለ። ቀብዱል መውት የሞት አያያዝ አለ፣ ወቀብዱ ነውሚ የእንቅልፍ አያያዝ አለ። ثم في النوم ከዚያም በእንቅልፍ ውስጥ የቅቢዱ ለቲ ተሙቱ ያቺ የምትሞተውን ምን ይላል ተመ ነው መሆን ያለበት ሁናክ ማለት ነው ثم ثم أو ثم ثم ካለ ሁናክ ነው እሺ ثم في النوم እዚህ ላይ እንግዲህ በእንቅልፉም ይያዛል የቅቢዱ ሩሕን ይይዛል አለቲ ተሙት ያቺ ምን የምትለዋል የምትሞትን ማለት ነው ወዩርሲሉ ልኡኽራ ሌላኛይቷን ደግሞ ይለቃታል ኢላ አጀልን ሙሰማ እስተተወሰነው ጊዜ ድረስ ሐታ ያእትየ አጀሉሃ ያ አጀሏ እስኪመጣ ድረስ ወቅተል መውቲ የመሞት ጊዜ አጀሏ እስኪመጣ ድረስ ወቀት ተበተ ፊ ሰሒሐይን በቡኻሪና ሙስሊም የጸና ሐዲስ የተረጋገጠ አለ በሰሂህ ዘገባ አን ነቢይ ሰለላሁ ዐለይሂ ወሰለም أنه كان يقول إذا نام نبي عليه الصلاة والسلام يتنيو ጊዜ ብለው ይሉ ነበር بسمك الله ربي ودعت جنبي وبك أرفعه إن أمسكت نفسي فاغفر لها وارحمها وإن أرسلتها فاحفظها بما تحفظ به عبادك الصالحين نبي من يلو نبر باسمك ربي بقيت اسم ودعت جنبي قلني نصرفك وبك أرفعه በአንተም ስም አነሷለሁ። አምሰክተ ነፍሲ ነፍሴን ኪያስካት ፈግፍር ለሃ ማራት ወርሐምሃ አዘንላት። ወይና አርሰልተሃ የላካት እንደሆነ አዎ እንደው ካልገደልከኝ ማለት ፈሕፈظሃ ምን በል ጠብቃት ቢማ ተሕፈظ ብሂ ኢባደከ ሳሊሒን ያ እነዛ ሳሊሕ የሆኑ ባሪያዎችን ምን በምትለው በምትጠብቅበት ጠብቃት ወሃዛ አሐዱን ቀውለይን ከሁለቱ ቀውሎች እንግዲህ አንዱ ይሄንን ይመስላል ፊል አየቲ የቁርአን አንቀጹን ትርጉም በተመለከተ ወሁወ እሱኮ አነል ሙምሰካ ሙምሰካ አለች ነፍሷ የሚያዝ ማለት ወልሙርሰላ ወልሙርሰላ አለች የምትላክ ማለት ነው። ኪለይሂማ ሙተወፋ ሁለቱም ግን ሩሓቸው የሚወሰድ ነው፣ ብድግ የሚያረጋት ነው አላህ ወፋትን ነው የእንቅልፍ ሞት አለ ፈመን ስተክመለት አጀላ አጀሏ የደረሰ አምሰከሃ ዐንደሁ እሱ ዘንድ ይይዛታል ፈላ የሩዱ አይመልሳትም ኢላ ጀሰዲሃ ወደ ጅሰዷ ወመን ለም ተስተክሚል አጀላሃ እድሜዋ ያልደረሰን ደግሞ ረዳሃ ኢላ ጀሰዲሃ ሊተስተክሚለሁ ጊዜዋን ትሞላ ዘንድ ወደ ምን ይመልሳታል ወደ አካሏ ወደ ጀሰዷ ይመልሳል ወልቀውሉ ሳኒህ ሁለተኛው የውመል ከዑለማዎች ቀውል ሁለተኛው ደግሞ አነል ሙምሰከ ሙምሰከ ማለት መን ትውፍየት ወፋተል መውቲ አወለን መጀመሪያውኑ የሞተች ነፍስ ነች የተያዘች የሚለው መጀመሪያውን የሞተች ወልሙርሰላ ደግሞ መን ትውፍየት ወፋተን ነው የእንቅልፍን ሞት የሞተች ነች ወይ የተወሰደች ነች ወልማዕና ጽንሰ ሐሳቡ አለ ሀዛ በዚህ ላይ አነላህ የተወፈ ነፍሰል መይት የአንድን መይት ነፍስ ይወስዳል ፈዩምሲኳ ወላ ዩርሲሉሃ ቀብለ የውመል ቂያማ ከትንሣኤ ቀን በፊት ምን አይላትም አይለቃትም እዛው ይይዛታል ማለት ነው እሺ ተፍሲሩ ትሞታለች አይለቃትም እስከ ቂያማ ድረስ ነው ሁለተኛው ቀውል ደግሞ ማለት ከእንቅልፍም ይሆናል ከእንቅልፍም ውጪ ሊሆን ይችላል የሚወስደው ሩሁን ነው ሩሁን ይወስድና እስከ ቂያማ ድረስ አይለቅም ነው ወየተወፈ ወየተወፋ ነው ነፍሰ ናኢም የተኛን ሰው ደግሞ ሩህ አላህ ከፍ ያደርጋል ያወጣል ይገላል ثم يرسلها ከዛም ይልካታል إلى جسده ወደ ምን ወደ አካሉ إلى بقية أجلها ተቀረው እድሜዋ ድረስ ሁለተኛው አንድ ነው። ቅድም እንዳልነው ላይ ሁለተኛው ላይ ምንም ችግር የለም። ግልጽ ነው። ያ ግን ልዩነቱ ምንድነው? ሩህን በፈለገ ጊዜ በእንቅልፍ ጊዜ ላይሆን ይችላል ይወስድና የሚለቃት ግን መቼ ነው? የቂያማ ጊዜ ነው ይለቃታል ብለው ተጨማሪ ነገር አለው ማለት ነው። ልዩነቱ እዚህ ጋር ኢላ በቅየት ያጀሊሃ ፈየተወፋሃ አልወፋተ አልኡኽራ ሌላኛውን ሞት የሩህ መነሳትን ደግሞ نتقون أتصفي أدرقاتل قال الله تعالى الله سبحانه وتعالى بلوال وهو الذي يتوفاكم بالليل الله ما لتيانو روحة كف يا رجيم يا وطا بمن بالليل بل ليت بمالت الله يتناقى ربتني تعالى حقيقة الروح يروح نتا مني مثلا روح ما نجي ምንድን ነው እውነቷ? የሩህ እውነታ ምንድን ነው? ሩህ ማነች? የሚለውን ነገር የምንማርበት ሐቂቀቱ ሩህ ትልቅ ርዕስ ነው። ሐቂቀቱ ሩህ ቃለ ሸይኹል እስላም ኢብን ተይሚየተ ረሒመሁላህ ይህንን በማስመልከት ሸይኹል እስላም ኢብን ተይሚያ የሚለው ነገር አለ። ወመዝሀቡ ሰሓበቲ የሰሓቦች እኮ አካሄድ ወታቢዒን የታቢዕዮችም ማለት ነው አካሄድ ለሁም ቢሕሳን እነሱንም በመልካም የተከተሉት ሁላ አካሄድ ወሳኢሩ ሰለፊ ልኡማ የተቀሩትም ማለት ነው የኡማው ሰለፎችም وأئمة السنة የሱና መሪዎች ማለት ነው አቋም ምንድን ነው ምን ይዘው ነው የሄዱት የሚለውን ስናይ أن الروح ሩህ እኮ عين قائمة بنفسها ذات ነች አሉ። عين ማለት ማለት ذات ነች። قائمة بنفسها እራሷን ችላ ያለች። አካል ሌላ ነው፣ ሩህ ሌላ ነው። እኛ ሁል ጊዜ እናያይዛታለን ሩህም የፈለገች ቦታ ደርሳ የምትመጠራ ራሷን የቻለች ነች፣ አካል ነች። ጀሰድም ራሱን የቻለ የተለያየ ነው። ተግባባል። ድሮ የምናስበውና አሁን የምናስበው አንድ አይደለማ። ይለያያሉ በቃ ያች የትም የትም ደርሳ ልትመጣ ሙላ ትችላለች። የት ደርሳ እንደምመጣ አብረን እናያለን። ግልጽ ነው። ግን ሁለቱም ራሳቸውን ችሎ ያሉ ናቸው። ቱፋሪቁል በደን አካልን ትለያለች። ወቱናአም ጸጋን ታገኛለች። አካል ጸጋ ሳያገኝ እሷ ታገኛለች ጸጋ ትሞናደላለች ነው ወቱዓዘብ ትቀጣለች አካል ሳይቀጣ እሷ ትቀጣለች ለይሰት ሄል በደን እሷ እኮ አካል አይደለች ይህንን ለማወቅ ለማረጋገጥ ከፈለጋችሁ እንቅልፍ ማየት ይችላል ካጠገብ ያለው ሰውዬ ምንም አያውቅም አንተ እዛ ስቀን ትበላል እያልክ ነው በእንቅልፍ የሚያሯሩጥ አለ ስትነድ ታያለህ ተሳቀ ያለ ባሉላ አካል እኮ ምንም አልሆነም። በቃ ታንተ ስትነሳ ለሱ ትነግረዋለህ። ያ ከምን ጋር ያለ ሂደት ነው። ግልጽ ከውስጥ ጋር ያለ ነገር ነው። ተግባባ ና ቱዓዘብ ለይሰት የልበለን እሱ አካል አይደለችም። ወላ ጁዝአን ሚን አጅዛኢ ደሙም ከአካልም አንድ ክፍል አይደለችም። ራሷን ችላለች። በቃ ራሷን ይቻለች። ولما كان الامام احمد ممن نص على ذلك ኢማሙ አሕመድ እኮ በዚህ ላይ ጽኑ ሐሳብ ኖሯቸው ከሚሄዱት ውስጥ ነበሩ። ነስ አላ ዛሊክ ከማ ነስ አለይህ ገይሩሁ ሚነል አኢማ ሌሎችም ዑለማዎች በዚህ ላይ ነስ እንዳመጡ ማለት ነው። ነሰ ማለት እዚህ ላይ እንደ መረጃ ሆኖ እንደተጠቀሱት ማለት ነው። ግልጽ ነው። ለም የኽተሊፍ አስሓቡሁ ፊ ዛሊክ የእሱ እኮ ባልደረቦች ማለት ነው። የኢማሙ አሕመድ አስሓቦች ማለት ነው። ግልጽ ነው። ባልደረቦች ይህንን አቋም ምን አላሉትም አልተቃረኑትም ማለት ና እንደዛ ነው አካል እና ጀሰድ የተለያየ ነገር እና አፎን አካልና ምን ሩህ የተለያየ وقال في موضع آخر بليلا موضوع ደግሞ ብሏል والثواب አለ ትክክል የሆነው أنها ليست مركبة እሷ እኮ ሙረከብ አይደለች ሙረከብ ማለት ነው እ አብራ የተገነባች አይደለችም። ሚነል ጀዋሂሪል ፈርዳ ከጀዋሂሪል ፈርዳ አንድ የሆነች አይደለም። እንዲህ አይነት ነገሮች ስለሚከብዳችሁ ልብ በሉ። ጀዋሂር ማለት ምን ማለት ነው ብያለሁ ባለፈው። ማቃነ ቢነፍሲ ብያቸዋለሁ። ስለ ፈላስፎች ስናወራ በነፍሱ ማለት ነው። ከነፍሱ ጋር የቆመ ጋር አብራ ሙረከብ አይደለችም ነው። በምሳሌ አካል ራሱን የቻለ ቢሆን ከሱ ጋር ምን አይደለችም مركب አይደለችም። ወይም ذات አንዳንዶቹ جواهر የሚለውን ذات ይሉታል። ሁለቱንም ጻፉት ያስኬዳቸዋል። ولا من المادة ከማዳም አይደለችም። ማዳም ማለት ነው كل جسم ذي امتداد ማለት ወዝ ሁሉም አካል በቃ ማለት ራሱን ችሎ ያለ ምን ይባላል? ማዳ ይባላል። ግልጽ ነው። ራሱን ከቻለ ከሆነ አካል ጋር ደግሞ ምን ያለቻለ አሁንም ሙረከብ የሚለው አጥፍ ነው የምታደርጉት። እሺ ተርኪብ የሆነች አይደለችም። ሙረከብ ሙረከብ የሚለውን ታመጣላችሁ። ወሱረቲ ከሱራ ጋርም ደግሞ ሙረከብ አይደለችም። ግልጽ ነው። ከገጽታ ጋር ወለይሰት ሚን ጂንስል አጅሳም ከአካል ደግሞ አይነት ውስጥም አትመደብም። ከአካል ግልጽ ነው። ከጅስማችን አንድ ጂንስ ተብላ አትመደብም። متحيزات متحيز ነው منضم إليه ማለት ወደሱ የተጠጋች ወራ በደንብ ያዙ። المتحيزات ከሱ የምትጠጋ የሆነች ማለት المشهودة አልማዕሁደቲ መሽሁዳ ማለት ማለት የምትታየ ማዕሁድ ማለት ያው የተለመደ እዛው ገልጸዋል። እንደው በልማድ ነው እኛ የምናየው አካል ውስጥ የምትመደብም አይደለችም ይላል። ወአመል ኢሻረቱ ኢለይሃ ወደ እሷ ማመላከት ሩህን በተመለከተ ኢሻራ ግልጽ ነው። ሩህ እዚህ ነው እንዲህ ነው ሩህ እንዲሆነ ምናምን እየተባለ ማለት ኢሻረቱ ኢለይሃ ፈኢነሁ ዩሻሩ ኢለይሃ ወደ እሷ ልናመላክት እንችላለን። ግልጽ ነው። ስለ ሩህ ማመላከት መጠቆም እንችላለን። ግን ምን ማለት አንችልም። ሩህ ማለት ይኸው የዚህ አካል ይሄ ነው ብለን ማለት አንችልም። ግልጽ ነው። ግን ሩህ አለው ሩህ የለም ወደዛ ምናምን የመሳሰሉ ኢሻራ ማድረግ ይቻላል። ግን ከአካል አንድ የተደባለቀ ነው ብሎ ግን መስጠት ግን አይቻልም። ሩህ ማለት ወተስዓድ ሲላት ምን ትላለች? ትወጣለች። መቼ? የምትወጣበት ጊዜ። ወተንዚል ምን ትላለች? ትወርዳለች። አንተ እኮ እንቅልፍ ስትተኛ ሩህ ትሄዳለች። በቃ ካንተ ጋር አይደለችም፣ የለችም እኮ ሩሁ። አንተ ተኝታላ፣ ከዛ ደግሞ ወዲያው ትመለሳለች። ምሳሌ ቤት አንዋር አንዋር ሲሉ ሩህ ትመለሳለች። ብትዋል ሩህ ተመልሳ ትገባለች። ሱብሃንአላህ የአላህ ስብሐነ ወተዓላ አፈጣጠር ግን እንዴት ነው! በጣም እኮ የሚገርም ሰው ልጅ ማለት ነው። አንተ ሩህ እስከምትመለስ ድረስ ተኝተ ጆሮን ንክስ ቢያደርግ ምንም አሰማ ሩህ እስካልተመለሰች ድረስ ተግባባል። ልክ ሩህ ስትከተት ምን ይላል ብድግ ይላል ማለት ነው አይደል ጥሪውንም እስከዛ ምንም አሰማም ከዛ በኋላ ሩህ ስትገባለ ደግሞ ብድግ ትላል ምን ያክል ስብሃንአላህ ሂደቱ ራሱ አይገርምም የደም circulation ራሱ አይገርምም እንዴ እንኳን ይህን ተውትና ግልጽ ነው አለ እንኳን የሩህ እንትኑ እያንዳንዱ ሁኔታ ይደ لا إله إلا الله وتنزل ትወርዳለ ወተኽሩጅ ሚለል በደል ወቱሰል ወቱሰሉ ሚንሁ ከሱ ተንከሽፍ ማለት ትገለጻለች፣ ከሱ ትርቃለች ማለት ነው። ተንከሽፍ ማለት ከማ ጃአት ቢዛሊከ ኑሱሱ በዚህ ላይ መረጃ እንደመጡ ወደለት አለይህ ሸዋሂዱ ልዓቅልያ አቅልያ አቅላዊ የሆኑ መረጃዎችም እንደሚያሳዩት ሸዋሂድ ማለት ምስክር እንደሆኑት ማለት ነው። ሰው ልጅ ይህን ነገር ካስተነተነ የሚደርስበት ነገር ነው። طيب وأما قول القائل የባዩማ ባይ የተናጋሪው ንግግርማ አይነ መስከኑሃ ሚን አልጀሰድ ታዲያ እሺ የት ነው ያለችው ብሎ ሁሉም ሊጠይቅ ይችላል ሩህ ማለት የቱ ጋር ነች ምላስ ላይ ነች ጉሮሮ ጋር ነች ልብ ውስጥ ነች ውስጥ ነች فلا اختصاص للروح بشيء من الجسد ከአካል እዚህ ቦታ ነው የምትገኘው ብሎ እክቲሳስ ነጥሎ ማውጣት ከባድ ነው ይላል። አንዳንድ የት ነው ሩህ የሚያደርገው? ጭንቅላት ላይ የሚያደርጋል አይደል? መሀል ላይ ይላል። አንዳንዱ ደግሞ ልብ እዚች ደረት ላይ ያለች የለም እ እዛ ውስጥ የሚያደርግ ግን በል ሂየ ሳሪየቱን ሳሪያ ነች እሷ የምትጓዝ ነች። ፊል ጀሰድ በምን ውስጥ በአካል ውስጥ የምትጓዝ ነች ማለት ነው። ከማ ተስሪል ሐያቱ ህይወት እንደሚጓዘው ሁላ ማለት ነው አለቲ ሂየ አረዱን ያቺ አረድ የሆነችው ማለት ሀያት ደግሞ አረድ ማለት ነው ማቃመ በገይሪሂ ማለት ነው ይሄንን አይተናል ከዛ አረድ ምን እንደማር ስለ ፍላስፋዎች ሳወራ አስተምራቸው ሙዕተዚላዎች ምናምን አረድ አረድ ማለት ማቃመ በገይሪሂ በሌላው ላይ ተንተርሶ የሚቆም ማለት ነው አሁን ደስታ ምን ምን የተለያዩ አረዶች ናቸው አይደል ማቃመ በገይሪሂ ስነ ነው ስለዚህ ሀያት እንደዛው እንደሆነ ሁላ በአካል ውስጥም ትንቀሳቀሳለች ማለት ነው። ፊ ጀሚዕ አልጀሰድ በሁሉም አካል ውስጥ ማለት ነው። ፈኢነ አልሐያተ መሽሩጠቱን ብሩህ ሀያት የኛ ህይወት እኮ መሽሩጠቱን ብሩህ በሩህ ላይ ምን ያለ ነው? መሽሩጥ የተመረኮዘ ነው። ግልጽ ነው አለ ናም በሩህ ነው የተመሰረተው ማለት ነው። ስለዚህ ማጣመ ቢገይሪህ ነው ማለት ነው አይደል? ጀሰድ ምን ሩህ ከሌለ ጀሰ ምናችን ሀያት የሚባል ነገር የለም። ማቃመ ቢገይሪ ብዬ እንዳትረሱ። ወይዳ ካነት ሩህ ሩህ ከሆነች ፊል ጀሰድ በአካል ውስጥ ካነ ፊህ ሀያት በሷ ውስጥ ሀያት አለ። በቃ ሩህ ካለ ማለት ነው በጀሰድ ውስጥ ወኢዳ ፋረቀቱ ሩህ ሩህ ደግሞ ከሱ ጋር ከተለየች ፋረቀቱ ልሐያት ሐያት የሚባል የለውም ሰው ልጅ ሲተኛ ሩሁ ከወጣች የፈለግከውን ነገር ብታረግ ምንም ችግር የለም። ግልጽ ምንም የሚከሰት ነገር የለም። ግልጽ ነው። ለምን የለማ ሐያት ባባን طيب ይህንን ካልን ዘንዳ الروح مخلوقة ሩህ ማለት መክሉቅ ነች መክሉቅ ነች። እኛ ብዙ ጊዜ እንደዚህ በቃ ሩህን እና አካላችን አንድ ላይ ያለ ነው ይመስለን። ወይኔ ሩህ ወጣ የምንለው እኛ ብዙ ጊዜ ምን የሞተ ሰው ብቻ ነው አይደል? አንተም ስተኛ ሩህ እንደሚወጣ ብዙ ጊዜ አናስተውልም ማለት አንቺም እንደዛው አሩሁ መክሉቃ ሩህ መክሉቅ ነች። ይህ እንኳን እኛ ጋር ችግር ኖሮ የሚያጨቃጭቅ ጉዳይ አይደለም። ግልጽ ነው መክሉቅ እንደሆነች። ጀሰዱ መክሉቅ ነው ካልን ሩሑም መክሉቅ ነው ማለት ነው። ቃለ الاسلام ابن تيميه رحمه الله روح الآدمي የሰው ልጅ እኮ ሩህ መክሉቀቱን ሙብዳዓቱን ሙንሸዓቱን ማለት በመጀመሪያ የተገኘ ነው። ቢትፋቅ ሰለፍ ልኡማ ያለፉት ሰለፎች ማለት ነው ሰሐቦች አንድ በሆኑበት አቋማቸው ወአኢመቲሃ የዲን ታላላቅ መሪዎች ባረጋገጡት ወሳኢሪ አህሉ ሱና የተቀሩት አህሉ ሱናዎችን ባረጋገጡት መሰረት ወቀድ ሐካ ኢጅማዕ ኢጅማዕ አልዑለማ የዑለማዎችን ስምምነት አንድነት እኮ አውግቶልትናል አውስቶልናል ማ ሼኹል እስላም على أنها مخلوقة እሷ ምን መሆኗን مخلوق መሆኗን ገይሩ ዋሂድን ሚን ይህንን ያረጋገጡን ሼኹል እስላም ነው የሚለው ይህንን አውግተውልናል አላ አነሃ መክሉቀቱን ገይሩ ዋሂድን ሚን አኢመቲል ሙስሊሚን ከኢስላም ሊቃውንት መሪዎች ውስጥ ሁሉም አብዛኛዎቹ ይህንን አረጋግጠውልናል እሷ مخلوق መሆኗን وقال تلميذه العلامة ابن القيم የእሱ ተማሪ የሆነው የሼክ ልእስላም ብን ተይሚያ ተማሪ የሆነ ኢብን ልቀይም ብሎ ይላል ወለዚ የዱሉ ዐላ ኸልቂሃ እሷ እኮ ፍጡር መሆኗን የሚያመላክት ውጁህ ምን አለ ብዙ አቅጣጫዎች አሉ ወዘከረ ኢስና ዐሸረ ወጅሃን አስራ ሁለት ገጽታዎችን ጠቅሷል እሷ መክሉቅ ለመሆኗ እኛ ግን ከአስራ ሁለቱ ቢያንስ ስድስት ወይም ሰባቱን እናያለን ነው እንግዲህ منها ከሷ ውስጥ مخلوق መሆኗን ከሚያመላክተው ቀውሉላሂ ተዓላ የአላህ سبحانه وتعالى ንግግር ነው አለ ማ ኢብን አልቀይም الله خالق كل شيء ይላል። አላህ እኮ የሁሉም ነገር ምንድን ነው? ፈጣሪ ነው። የሁሉም ነገር ከተባለ አለ فهذا لفظ عام عام የሆነ ቃል ነው። ባለፈው አምና خاص ምናምን ተምረናል አይደል? እዛ ኡሱለል ፍቅህያ ላይ ስንማር ና አም ማለት ላ ተኽሲሰ ፊህ ምንም ነጥሎ የሚያወጣው የለም። ቢወጅህ ማ አንድም ማለት ማ ማለት አንድም ነጥሎ የሚያወጣው ምንም የለም ማለት በቃ የሁሉም ካልን የምኑም ነገር የምኑም ነገር ፈጣሪ አላህ ነው። የኛ ኢራዳችንም ፈጣሪ እሱ ነው። ኢራዳ ማለት ፍላጎት አይደል? ከሩህ በተለየ መልኩ ፍላጎትህንም መድቦ ከፈለግ ወላ የድኹሉ ፊ ዛሊከ ሲፋቱሁ የአላህ ግን ሲፋ እዚህ ውስጥ አይገባም ማለት ይህንም ማንን ለመምታት ብሎ ነው? ማንን ለመምታት ብሎ ነው? እስቲ የሚነግረኝ የአላህ ሲፋ ግን ምን ውስጥ አይገባም? መክሉቅ ውስጥ አይገባም። እነሱ እናንተ አመሳሰላችሁ ይሉን የለ እንዴ? አመሳሰሉን ይሉ የለ እንዴ? ሙሸቢያ ናችሁ ከሰው ጋር አመሳሰላችሁት ይላል። እኛ በአጠቃላይ የአላህ ስብሐነ ወተዓላ ማለት ነው ሩህ ሌሎችንም ምን ውስጥ አልከተትንም እ የአላህ ሲፋዎችን መገለጫ ባህሪዎችን ሁላ ምን ውስጥ አልከተትንም እዚህ ውስጥ አልከተትንም መክሉቅ ስለሚሆን ፈኢነሁ ዳኺለቱን ፊ ሙሰማ ኢስሚሂ የአላህ እኮ ባህሪያቶች የሚገቡት የት ነው አለ ፊ ሙሰማ ኢስሚ በስሙ መጠሪያ ውስጥ ነው የሚገቡት ግልጽ فالله سبحانه ጥራት ይገባውና አምላክ አላህ ሁወል ኢላሁ አምላክ ነው الموصوف بصفات الكمال ملو بملو أنت مالت ممكلج أبهري أمي قلت وسبحانه بذاته الله كو بأكارو وصفاتي ببهرياتو الخالق من دنو فتارينا بصفاو بذاته وما سواه مخلوق كسو جعل دقو من دنو فتورنو سلزي الله خالق كل شيء سنة ምንን ይከታል ምንን ያጠቃልላል ናም ሩሕን ያጠቃልላል በሉ እንጂ ሩሕን ያጠቃልላል ኩል ሸይ ሲባል ሩህም ትገባለች ነው طيب ومنها قوله تعالى وقد خلقتك من قبل ولم تك شيئا هي زكريا متملكتنا الله سبحانه وتعالى እንግዲህ እናበስርሃለን ልጅ ትወልዳለህ ተብሎ ሲነገረው ሁናሊከ ደዓ ዘከሪያ ረበ ይላል ያው መርየምን ሲያይ በቃ ለእሷ እንዲማ እያመጣ የሚመግባት ከሆነ ያለምንም ማስባብ ግልጽ ነው። የፈለገችውን እየመረጠች የምትበላ ከሆነ ያው እዛ ሀገር የሌለውን ሁላ እየበላች ነው። አረ እኔም አምላኬ ልለምን ልጅ ይሰጠኝ ዘንድ ብሎ ልመናውን ጀመረ ዘከርያ። ዱዓ ሲያደርግ አላህ ስብሐነ ወተዓላ ልጅ ትወልዳለህ ተብሎ ዱብዳው ነበር። ደግሞ ዱዓ አድርጎ ነበረ። እንዴ እንዴት ይኖረኛል ሚስቴ መካን ሆና ስታበቃ ማትወልድ ማለት ነው አይደል? እንዴት አሁን ትወልዳለች አለ። ራሱ እኮ ዱዓ ያደረገው ነው ሙስተጃም ሲሆን ማለት እንዴት እኔም በተለይ እኔ ደግሞ ጎብጬ አርጅቼ ከዛ አላህ ምን አለው ዘከሪያ ገረመ እንዴ ወቀድ ኸለቅቱከ ሚን ቀብሉ ከዚህ በፊት እኮ አንተን የፈጠርኩ ማን ነኝ እኔ ነኝ አለ ወለም ተኩ ሸይአ ምንም ሳትሆን ምንም ምንም አንተ ሳትሆን እኮ እንደው በዚህ ምድር ላይ የምትወሳ እንኳን ሳትሆን የፈጠርኩ ያስገኘው እኔ ነኝ ይሄ አይግረም አንተንም ያስገኘሁት እኔ ነኝ ሌላውንም ማስገኘው እኔ ነኝ አለ አላህ ያ አላህ وهذا الخطاب يكو ንግግር ሊሩሒሂ ወበደኒ አላህ ያናገረው ለምኑ ነው ለሩሁ ለሩሁ ለሩሁ ነው ያናገሩ ለሱ ነፍስ ወበደኒ ላአካሉ ወለይሰ ሊበደኒህ ፈቀድ አላህ እኮ ያናገረው ለበደኑ ብቻ አይደለም فإن البدن وحده لا يفهم ምክንያቱም አካል ያለ ሩህ ምን አይልም አይረዳም አለ ወላ ይخاطب ሊያናግሩትም ማንም አይችልም ታዲያ ሩህ ያለ በደን ማናገር ይቻላል ከተባል ለምን ታዲያ አታናግረውም ለሰውየው ሲተኛ ተኝቶ ባለበት በለው ብላቱን ተኝቷል። እሱ ጨለጥ ግልጽ ነው። እያንዳንዱን የምፈልገውን ነገር ታዲያ ለምን አልነገሩም? ሲነሳ ለምን አይፈጽምልህ? ተነስቶ አንተ ጠዋት ስትገናኙ እኔ እኮ ተኝቴ ሁላ ነግሬ አንተ ብለህ ከእሱ ጋር መጣላት ይችላል። እኔ ምን አውቃለሁ ምናምን ነው የሚልህ እሱ እንዴ ምን አውቃለሁ ትላለህ እንዴ? አንተ ተኝተህ ያው ሁላ አልነገርኩም ብትለው ይሰማል የለም። ምክንያቱም አካሉና ሩሁ አንድ ላይ ስላልነበረ ማለት ነው። ወላ ያዕቂል ወይነመ ለዚነ እኮ ያ የፍሐሙ ወያዕቂል የሚረዳ የሚያስብ ሊያስተውል የሚችል ወዩኻጠቡ አዎ ሙኻጠባ ሊደረግ የሚችለው ሁወ ሩህ ምንድን ነው አለ ሩህ ነው ሙኻጠባ ልናደርገው የምንችለው ወሚንሃ ከሷ ውስጥ ቀውሉ ላህ ተዓላ ቀውሉሁ ተዓላ የአላህ ስብሓነ ወተዓላ ንግግር ይላል ወለቀድ ኸለቅናኩም በእርግጥ ፈጠርናችሁ ይላል አላህ በእርግጥ ፈጠርናችሁ ይላል አላህ ثم ሰወርናኩም ከዛስ ምን አደረግናችሁ ይላል አላህ ቀረጽናችሁ እኛ በምንፈልገው ቀረጽናችሁ ثم قلنا ከዛም ብለናለን للملائكة لملائكة ብለናለን اسجدوا لآدم لآدم من بلو سجدوا على وهذا الإخبار يهنجر ይላል إما أن يتناول أرواحنا የእኛንም ሩህ ሊሆን ይችላል ወአጅሳደና አካላችንንም ሊሆን ይችላል ከማ የቁሉሁ ልጅምሁር አብዛኞቹ ዑለማዎች እንደሚሉ ሊአደም አይደለም ነው ለአደም ዝርያ ታዲያ አደም ሰገደ ማለት እኛ በማን ጀርባ ላይ ነበር በአባታችን አደም ጀርባ ላይ ሩሐችን ይላሉ ጽረው ወይማ የኩነ ዋቂዐን ወይም ደግሞ ዋቂዕ ሊሆን ይችላል አለል አርዋህ ሁላችንም በአርዋህ ላይ ሆነን ሊሆን ይችላል ቀብለ ኸልቅ ልአጅሳድ አካል ምን ሳትል الله إنني ولقد خلقناكم ثم صورناكم ثم قلنا للملائكة اسجدوا لآدم ወይም አየኩነ ዋቂያን አለል አርዋህ አርዋሐችን ብቻ ሊሆን ይችላል። ቀብለ ኸልቂል አጅሳድ አጅሳድን ምን ሳይል ሳይፈጥር ከማ የቁሉሁ መን የዝዑሙ ዛሊክ ይህን የሚጠረጥሩ ያው የሚሞግቱ እንዳሉ ሁላ ማለት ነው። ወአለ ተቅዲረይን በሁለቱም ወአለ ተቅዲረይን በሁለቱም የሄዱበት እንግዲህ ውሳኔ አንጻር ስንሄድ ኦ ሰሪሑን ፊ ኸልቂል አርዋህ ሩሆች እንግዲህ መፈጠራቸውን ያሳያሉ። እኛ ከመፈጠራችን በፊት ማለት እኛ ከመፈጠራችን በፊት ሩህ ምን ተብሎ ነበር ተፈጥሮ ነበር ወለቀድ ኸለቅናኩም ثم ሰወርናኩም ثم قلنا للملائكة اسجدوا لآدم ሲል ግልጽ ነው እኛ ሩሃችን ነበረች ያኔ ومنها النصوص الله من مخاطب አርጓት የለም አለስቱ ቢረቢኩም አላለም ጌታችሁ አይደለሁኝም እንዴ አለ ግልጽ ነው በአባታችን አደም ስለ ቃሉ በላ ሸሂድና ግልጽ ነው መስክረናል ያሉት ወሚንሃ ኑሱስ ሌላኛው ከዛ ውስጥ ደግሞ መረጃ አለ ምን አይነት መረጃ አዳለቱ የሚያመላክት አላ አነ ልኢንሳን የሰው ልጅ እኮ አብዱን የሰው ልጅ ምንድን ነው ምንድን ነው ባሪያ ነው ቢጁምለተሂ ቢጁምለቲሂ ጥቅል በሆነ መልኩ የሰው ልጅ ምንድን ነው የሰው ልጅ ነው ባሪያ የሰው ልጅ ባሪያ ነው ለአላህ ወለይሰት ዑቡድየቱ ዋቂያቱን አላበደኒ የሰው ልጅ ለአላህ ባሪያ የሚሆነው አካሉ ብቻ አይደለም ዱነ ሩሂ ሩሁን ሳያካትት ማለት ሰው ልጅ የአላህ ባሪያ ነው ስንባል አካሉ ብቻ ነው እንዴ ባሪያ የሚሆነው ሩህን ሳያካትት የማይሆን ነገር ነው በል ዑቡድየቱ ሩህ እንደውም የምን? የዑቡድየቱል ምን በደን አረ የዑቡድየቱል በደን ማለት የአካል ባርነት በፊት ዑቡድየቱ ምን አለ ሩህ አለ ማለት ነው ግልጽ ነው እንደዛ የምንሆነው እኛ ዑቡድየቱ ሩህ ሲኖር ነው ዑቡድየቱል በደን ሊገኝ የሚችለው ዑቡድየቱል በደን ተበዓን ነው አለ ተከትሎ የሚመጣ ነው ከማ አነሁ ተበዓን ለሃ ፊል አሕካም በአሕካምም ያው ተከትሎ ነው መጣው። አህካም ላይም ቢሆን ያ ነው። አሕካም ሲባል እስቲ ምሳሌ ስጥ። አንተ አንድ ፍርድን ለማከናወን ከፈለክ የሩህን ተንተርሰህ ነው በደል ላይ የምታሳርፈው አይደል እንዴ? እንዴት ንገረኝ ምሳሌ ምሰጠኝ እስቲ አንዳንዴ አሰሩ እንጂ ፈትሹት ጭንቅላታችሁ ሴቶች ወንዶች፣ እስቲ ይህንን እንኳን ሞክሩ። አይደለም ምን ነው እናንተ ሁሌ በቃ ተፈትፍቶ እንኩ ጉረሱ ስትባሉ ማጉረስ ብቻ ነው። አንዳንዴም እስቲ ሞክሩ እንዲያሰሩ እንዴ ኡቡድየ በአህካም ዙሪያ ላይም ሩህን ተንተርሰን ነው በጀሰድ ላይ ሁክም የምንሰጠው ሲባል ነው እ በሩህ ማመን አለበት። ምኑ ተዳርሳል፣ ግን ትንሽ ይርቃል። እስቲ ሌላ እንሞክር። አህካም ድንጋጌ ፍርዶች መሰል ሰው ልጅ አሁን አንድ ሰውን ይገላል አይደል እንዴ? ንያውን እናያለን። በነፍሱ ያሰበውን አይደል እንዴ? አይደል እንዴ? ከዛ በኋላ ሁክሙን የምንሰጠው በውስጡ እንደቀሰደው ነው በሩሑ አይደል እንዴ ግጿል ተንተርሰን ነው ምን የምንለው ሁክም የምንሰጠው አይደል እንዴ ተግባባን ኸጣ አለ ግልጽ ነው አለ ኒስያን አለ አምድ አለ አይደል እንዴ ናም وهي التي تحرك እሷ ነች ቱሐሪክ የምታንቀሳቅስ ማለት ነው ተኝቶ አሁን ሰውየው የፈለገውን ቢሰራ ምን ልታደርገው ነው እ تحرك وتستعمل وتبعا لها في العبودية استوى وهو تبعا لها لسه يتكتل ነው በምኑ العبودية عبودية ማለት ነው تبعا لها أقبابان طيب ومنها قوله تعالى هل أتى على الإنسان حين من الدهر لم يكن شيئا مذكورا إلى الله هل أتى هذه استفهامية لكم أتى على الإنسان بسول يوش لي مدتوال حين من الدهر حين የሚለውን እዚህ ጋር ለረጅም ጊዜም ለቅርብም ጊዜም ይጠቀሙበታል ሚን ደህሪ ለረጅም ጊዜ የሰው ልጅ ነበር ይላል ሚን ደህር ከዘመናቶች ለም የኩን ሸይአን መዝኩራ ምንም የማይታወስ ነበር የሰው ልጅ። አንቺ እኮ አንቺ እኮ እዚህ ምድር ላይ ወጥተሽ ማለት ነው እንትናዬ የምትባይ ሴት ከመሆንሽ በፊት ማን ነበርሽ? እማትታወሺ ነበርሽ። ግልጽ ነው። ገና ማለት ነው በእናታችን ማጠን ውስጥ ሆነን ማለት ነው እንትናዬ እንደምትሆኚ ማለት ነው ታለን እንጂ ማንም ስለ አንቺ ማለት ነው የሚያወሳሽ አልነበረም። የሚጨነቅም ብዙ ነበረን እ እናትሽም እንደፈለገች ትበላለች፣ ትጠጣለች። ግልጽ ነው። ወይኔ ልጄን እንዳይጎዳት ምናምን አይኗ ውስጥ እንዳይገባ እ እንዳያቃጥላት እያለች የምትጨነቅ ነበረች እንዴ? ከነጭራሹ ለም የኩን ሸይአን መዝኩራ የሰው ልጅ የሚታወስ አልነበር። አላህ ግን ገና አይደለም እናታችን ሆድ ውስጥ ሆነን አይደለም ከመሆናችን በፊት እንኳን ያውቃል። ከአባት ጀርባ ላይ ሆነ እናውቃለን። ያቀናል አላህ ሱልብ በሱልብ ላይ ሆነን አረ አዎ ሱብሃንአላህ ሱብሃንአላህ ወለው ካነት ሩሁሁ ቀዲማ የእሱ እኮ ሩህ ቀዲም ብትሆን ኖሮ ለካነ ልኢንሳኑ ለም የዘል ሸይአን መዝኩራ ሩህ የቀደመች ብትሆን ኖሮ ሩህ ቀዲማ ብትሆን ኖሮ ቀዲማ ማለት ምን ማለት ነው? እስቲ እዚህ ጋር ደግሞ አሰሯ فلو كانت روحه قديمة لكان الإنسان لم يزل شيئا مذكورا በቃ ሩ በቃ ቀዲማ ከሁሉም ነገር በፊት ተገኝታ ቢሆን ኖሮ ለካነ ልኢንሳኑ ለም የዘል ሸይአን መዝኩራ በቃ እሱማ አሁንም ቢሆን የሰው ልጅ የማይወሳ ከመሆን አይወገድም ፈኢነሁ ኖኮ ኢነማ ሁወ ኢንሳኑን ቢሩሂሂ ላ በደኒሂ የሰው ልጅ ሰው የሚባለው በሩሑ ነው በአካሉ አይደለም ማለት ነው ግልጽ ምኑ ቀዲም ነው ብንል ኖሮ ደምድመን ግልጽ ነው። ሩሁ በቃ ቀዲም ነው ብለን ማለት ነው ብንል ኖሮ ታዲያ ድሮንስ ታዲያ ድሮንን ጀምሮ ለሚየኩን ሸይአን መዝኩራ የሚለው ለዘላለም የሚባል ነገር ነበር። አሁን ብቻ ላይ ተንተርሶ የምንለው አይደለም ይላል። ወሚንሃ ከእሷ ሩህ መክሉቅ መሆኗን የሚያመላክተው ሐዲሱ አቢ ሁረይራ የአቢ ሁረይራ ሐዲስ ነው። الذي في صحيح البخاري በቡኻሪ ሐዲስ ላይ የተዘገበ ነው وغيره በሌሎችም عن النبي صلى الله عليه وسلم الأرواح جنود مجندة የሚል ማለት ሙአሊፉ ግን እዚህ ጋር ማለት ይህንን ማምጣቱ እኔ አሐምነቱን በደንብ እዚህ ላይ አሁን አልታየኝም ግልጽ ነኝ ግን ያው ማለት ሩህ መክሉቅ ነው የሚል የሚያስተባብሉ እንግዲህ አይታጡም ብሎ ይላል ግልጽ ነው ማምጣቱ እንጂ አሁን ላይ ግን እኛ እስከምናውቀው ድረስ ማለት ሰውየው በደንን መክሉቅ ነው ብሎ ሲያበቃ ሩህን መክሉቅ አይደለም የሚል የምናውቀው የለም። ግልጽ ነኝ። ይህንን መክሉቅ መሆኗን የሚያመላክት አልአርዋሁ ጁኑዱን ሙጀነዳ ይላል ነቢይ ዓለይሂ ሰላቱ ሰላም። አርዋህ አርዋህ ማለት ነፍስ ማለት ነው አይደል? አልአርዋህ ጀምሁ ጀምዑ ሩህ ነው አይደል? ሩሆች አሉ ነብዩ ጁኑዱ ሙጀነዳ የተሰባሰቡ ጥምሮች ናቸው የሚረዳዱ። አልአርዋ አርዋህ እኮ ጁኑዱን ምንድን ነች? ጁኑድ ናቸው። ጁኑድ ማለት ማለት ነው አዕዋን አንሳር የሚረዳዱ ማለት ነው። ሙጀነዳ ምኖች ናቸው? ጥምሮች ናቸው። ግልጽ ነው። የተሰበሰቡ የሚረዳዱ ጥምሮች ናቸው። አሁን ያንን ሲበትኑልን ለም ፋአ መጣ። ፋ ተፍሲል እያለ ሲያብራራ ምን አለ? እንዴት ነው ጁኑዱ ሙጀነደን ናቸው ማለት ነው። የተሰበሰቡ ጥምር የሚረዳዱ ናቸው ሲባል ፈማ ተዓረፈ ሚንሃ ተለፈ ከሷ ጋር በሌላ ተለፈት ነው የሚለው ሌላ ሐዲስ ላይ እንደዛ ነው። ታኒስ አርጎ ነው የሚያመጣው። ፈማ ተዓረፈ ሚንሃ ከሷ ጋር የተዋወቀን የተላመደን ተለፈት ትላመዳለች። አንቺ አሁን የሆነ መስጊድ ግቢና ወላሂ ተቃራኒ ከአንቺ ጋር ተቃራኒ ያላቸው አቋሞች ከሆኑ ሳትስማሚ ከመስጊዱ ትወጫለሽ። ዝም ብለሽ ገብተሽ ብቻ ነው የምትወጪው። ግን ልባችሁ ውስጥ የሚቀራረብ ከሆነ ከዛ ውስጥ ቢያንስ አንድ ምን ታገኛለሽ? <laughs> ጁንድ ታገኝና ጁኑዱ ሙጀነዳ ሆነሽ ትወጫለሽ። ተግባባል? አልገባችም? አባባሌ ከሆነ ሰው አሁን እስቲ የሆነ መድረሳም ስትገቢ ከሆነ ጋር በቃ ሊላመድ የሚችለው ከራሱ መሰል ጋር ነው። ማንኛውም ሰው የሚሳሳበው እኮ እንደዛ ነው። ወላሂ የሚሳሳበው ይሄ ነው። ጁኑድ ሙጀነዳ ሲባል ፈማ ተዓረፈ ሚንሃ እዕተለፈ። አንቺ ትክክለኛ ጥሩ ሰው ሆነች ሰው ቢርቅሽ እንዳይከፋሽ እንዳይከፋ። ምክንያቱም ከአንተ ጋር ምን አይደለም ያ ኢዕትላፍ ማድረግ አይችልም ነፍስ ወማ ተናከረ ሚንሃ ከእሷ ጋር ደግሞ ምን ያለ ያልተስማም ተናከረ ማለት ሊራራቅ የሚችልን ደግሞ ሚና እክተለፈ እክተለፈ ወይም እክተለፈት ትቃረናለች። ግልጽ ነው። በቃ ተቃራኒ ነው የሚሆነው። አንድ መሆን የለም። ምንም ይጨንቃል ይባስ والجنود المجندة لا تكون إلا مخلوقة እስቲ አንድ ጥሩ የሆነ ማለት በጣም خبيث የሆነች አንድ ሴት እንውሰድና አላህ ይህዲሃ ወይስሊሃ አናቃትም ገና ነው ያው እንደ ምሳሌ ነው ገና አላፈረ <laughs> አላህ ሂዳያ ይስጣትና ኢንሻአላህ እና የሆነች እንደዚህ አይነት ሴት ብትኖር እና እሷ ከአንቺ ጋር በቃ በምንም መልኩ ልትሄድ ብትሆን ብዙ ጊዜ ትቆይና ከዛ በኋላ ወዲያው ወደ አላህ ተመልሳ የምታለቅስ ጥሩ ሳሌሕ ሴት ብትሆን ወዲያው ከአንቺ ጋር ምን ታደርጋላችሁ? ማሽ ታደርጋላችሁ። ተግባባ እ በቃ ትላመለ ትወጃታለሽ። አልወዳትም ብትይ ራሱ ትወጃታለሽ። አልወዳትም ብትይ ራሱ ተግባባ። እንዴት ወዲያው ዝነታችን ሁላ ይገለበት የዘረ እኛም ራሱ ለነሱ ያለን ማለት ነው። ስለዚህ አልአርዋህ ጁኑድ ሙጀነዳ ማለት ይሄ ነው። ፈማ ተዓረፈ ሚና ተለፈ ወማ ተናከረ ሚና ተለፈ والجنود المجندة لا تكون إلا مخلوقة ይሄ መላመድ መሰብሰብ የሚባለው ደግሞ ለመክሉቅ ነው አለ። እሱ እንግዲህ ያው የፈለገው መክሉቅ ነው የሚለውን መረጃ ለማቅረብ ነው። ومنها أن الروح روح እኮ توصف بالوفاة روح ሞተች ትባላለች። ወልቀብጢ ሩህ ተያዘች እንላለን። ወልምሳኪ ወልኢርሳሊ ተላከች እንላለን። ግልጽ ነው። ይህ ሁላ እንግዲህ ወሃዛ ሻእኑል መክሉቅ የመክሉቅ ምንድን ነው ጸባይ ነው አልሙሕደፊል መርቡብ የተፈጠረች ምንድነች መርቡብ መርቡብ ማለት ማለት ነው ባሪያ የሆነች ማለት ነው እሺ መርቡብ ማለት ማለት ባሪያ የሆነች ማለት ነው ተግባባን እንግዲህ ባሪያ አይደለችም እሷ መክሉቅ አይደለችም ያለ አለ ማለት ነው እሺ ታዲያ ኻሊቅ ሊሆን ነው መክሉቅ ካልሆነ የእሱ ሩህ መክሉቅ ካልሆነ ማለት ነው ሰውየው ኻሊቅ ነው ማለት ነው። ታዲያ እ እንደሱ አባባል ከሆነ ማለት ነው። ስለዚህ هذا مستحيل ይህ አይነት እንኳን የሚያስተባብል አነ ማዕሪፍ ለልአን ግልጽ ነው። እንዲህ አይነት ተቃራኒ አቋም ያለው እስካሁን ምን ያላውቅ እናንተ ታውቃላችሁ? طيب ካላወቃችሁ ኢንሻአላህ የሚያስጨንቅ አይደለም። እሺ አሳሳቢው ርዕስ ላይ ደረሰን። كيفية قبض روح المتوفى يميموت سو روح انديت نو متيازو روح سيويو سيموت روح اندين نو متيازو وما لها بعد وفاته كموتش بوالا روح من اللات لا روح من اينت من دالات او من وريوا من كمشوا من ملشوا من يمسلالس ابرنا من الدرس ምን እንደሚመስል قد جاء بيان በእርግጥ ማብራሪያ መጥቷል። ኬፍየት ተወፊ እንዴት ማለት ነው ሩህ ሩህ ሩህ እንደምትወጣ እንደምትወሰድ ወማሉ ሩሒ የሩህ መመለሻ ደግሞ ምን እንደሚመስል بعده كسب على روح كوتاش بوالا يسولش من ملش ومن اندم يمس فتكسل بعده في حديث البراء ابن عازب ببراء ابن عازب حديث استتكسل الطويل رزج منهم وهذا نصه يهنهم قدي يمرجوا نصه هنني مسلا لتروا له نصه هنني مسلا يمرجوا وانه هنني مسلا يمرجوا عن البراء بن عازب رضي الله عنه قال كنا في جنازة في بكيع الغرقة فأتانا النبي صلى الله عليه وسلم فقعد وقعدنا هوله كأن لا رؤوسنا الطير وهو يلحد له فقال أعوذ بالله من أداب القبر ثلاث مرات ثم قال إن العبد المؤمن إذا كان في إقبال من الآخرة وانكتاء من الدنيا نزلت إليه ملائكة كأن على وجوههم شمس معهم كفن من أكفان الجنة وحنوط من حنوط الجنة ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ ይላል በራ ኢብኑ ዓዚብ ከነቢዩ ዓለይሂ ሰላቱ ወሰላም ጋር ነበርን። አንድ ጀናዛ መቶ ሞቶ በቄል ገርቀድ ወስተር ነው ልንቀብር ነው። ግልጽ ነው። እዛ በቄል ገርቀድ አብዛኛው ሰሃቦች የተቀበሩበት ቦታ እዛ ሄድን። አታን ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ እኛ ዘንድ መጡ። ፈቀዓደ ተቀመጡ። ወቀዓድና ሐውለሁ በሳቸው ዙሪያኛም ተቀመጠን። ከአና አላ ሩኡሲና ጠይር በጭንቅላታችን ላይ ምን ያለ ነው ይመስለው ወፍ ያለ ነው ይመስለዋል። በጣም በቃ ውስጣችን ተሰምቶን ማለት ነው። እዛ የቀብር ቦታ ስንሆን በቃ በጣም ተሰምቶን ማለት ነው። ወፍ ያረፈብን ነው መስሎ። አሁንስ ቀብር ቦታ ሰው ሲንጫጫታል፣ ቶሎ ቶሎ በል ምናምን ይላል። ፀሐይ እንዳይነካ ጫጫታው፣ ግማሹ ሞባይል አኸራ ማስታወስ የለ ሞባይል መጎርጎሩ፣ ስንት ነገር ታያለ። وهو يلحد له ለሱ እኮ ለሕድ እየተቆፈረለት እየተስተካከለለት فقال النبي ብሎ አሉ አዑዙ ቢላሂ ሚን አዛብል ቀብር በአላህ ስብሓነሁ ወተዓላ እጠበቃለሁ ከቀብር ቅጣት። ያስጨንቃቸዋል ነቢይ ሆኖ እኛ ግን ልክ ሰርተፊኬት የተሰጠን ይመስል ጭንቀት የለም። ثلاث مرات አሉ ነቢዩ ثم قال إن العبد المؤمن አንድ እኮ ባሪያ ማለት ነው ሙእሚን የሆነ إذا كان في إقبال من الآخرة ወደ አኺራ ሲቀጣጭ ጉዞ ሲጀመር وانقطاع من الدنيا كدنيا ሲቋረጥ ነዘለት ኢለይህ ልመላኢካ ወደ እሱ መላኢካ ትወርዳለች። ከአነ አላ ውጁሂህም ሸምሱን መላይኮቹ ወደ እሱ የሚመጡት ደግሞ ፊታቸው ምን ይመስላል? ልክ ፀሐይ ይመስላሉ። ማዕሁም ከፈኑ ሚን አክፋን ልጀና ይዘው የመጡት ደግሞ የጀነት ከፈን ነው። የጀነት ከፈን ነው። ወሐኑጥ ደግሞ ሽቶ ይዘዋል። ሽቶ አለ ሚን ሐኑጥ ልጀና ከጀነት የሆነ ሽቶ ነው ይዘው የመጡት የዱንያውን ስንት አድናቆት እንሰጠዋለን ፈጀለሱ ሚንሁ መደ ልበሰሩ የአይን ርቀት ያክል እሱ ጋር ይቀመጣሉ ثم يجيع ملك الموت ወደዛች ነፍስ ማለት ነው መለከ الموت ይመጣል حتى يجلس عند رأسي فيقول يا أيتها النفس الطيبة ይላል ማለት ነው ያ ሰው ዘንድ ቀርቦ ማለት ነው ምን ይላል አን መለከል ሞት ብሎ ይላል ራሱ ዘንድ ሆኖ ያ ሊሞት ያለው ዘንድ فيقول يا أيتها النفس الطيبة أنت ملكام يهنشو نفسي اخرجي إلى مغفرة من الله ورضوان ودى الله سبحانه وتعالى أزنتنا وديتا نعم وجلال قال فتخرج تسيل كما تسيل القطرة من في السقاه فتخرج تسيل كما تسيل القطرة من في السقاه ናም ጠብታ ማለት ነው ከምን ውስጥ ይሄ ከቆዳ የተሰራ ስቃ ማለት ከቆዳ የተሰራ ምንድነው ቂሌ እንደሚባለው ያለ ማለት ነው ግልጽ ነው ያለ እንደ ቅል ያለ ነው ግን ከቆዳ የተሰራ ነው ከሱ ጠብ እንደሚለው ውሃ ሩህም ጠብ ብላ ትወርዳለች فيأخذها ملك الموت ይዛታል فإذا أخذها لم يدعها في يديه طرفة عين ልክ ሩሁን ማለት ነው ሲያወጣ ሲይዛት የብልጭ ተያክል እንኳን ምን አይላትም አያቆያትም حتى يأخذها حتى يأخذها እስኪይዟት ድረስ ማ እነዛ አብሮት ያሉት ምኖች መላይኮች ሩሃን ይይዟታል فيجعلها في ذلك الكفن በዛ ከፈን ያደርጓታል ያችን ሩህ اللهم اجعلنا في ذلك الكفن وذلك الحنوط በዛ ምን ውስጥ ሽቶ ውስጥ ማለት ነው ያደርጓታል መላእክቶቹ ከማን ተቀብለው ያይን ብልጭታ ያክል እንኳን አያቆዩለትም ويخرج منها كأطيب نفحة مسك وجدت على وجه الأرض ወየኽሩጁ ሚንሃ ከዱንያ ይወጣል ከአጥየብ ወየኽሩጁ ሚንሃ ከሷ ይወጣል ከዛች ምኗ ከፈን ብለናል አይደል ሽቶም ይነፋል አላሉ ከዛ ማለት ነው ይወጣል ከሚነፋው ከከፈኑ ከምኑ ማለት ሚና ከአጥየቢ ነፍሐቲን ልክ ማለት ነው በጣም የሚጣፍጥ የታወደ የሆነ ነፍሐ ነፍሐ ማለት የሽቶ ሽታ ማለት ሚስኪን ውጂደት አላ ወጅህ ልአርድ በምድር ላይ የተገኘ ማለት ነው። በጣም ምርጥ ሽቶ ከሚል የበለጠ በጣም የሚሸት ማለት ነው። መዓዛ ይወጣል። ቃል ፈየስዐዱነ ቢሃ እሷን ይዘዋት ማለት ነው። መላይኮች ጉዞ ይጀምራሉ። ፈላ የሙሩነ ቢሃ አላ መለኢን ሚን አልመላኢካ በመላይኮች ስብስቦች ውስጥ በሆኑት ላይ የማያልፉም ኢላ ቃሉ ማ هذه الروح الطيبة ምን ያ ምን ያማረች ምን ያማረች ሩህ ነች ይላሉ فيقولون فلان ابن فلان بأطيب أسمائه التي كانوا يسمونه بها في الدنيا ብለው ይላሉ እገሌ እኮ የእገሌ ልጅ ነው ይላሉ በዛ በሚያምረው ስሙ ይጠሩታል በዱንያ ላይ ሲጠራበት የነበረው ማለት መልካሙ ሰውዬ ጥሩ ሰውዬው እየተባለ ነው! ሐታ የንተው ቢሃ ኢለ ሰማ ሰማይ እስቲደርሱ ድረስ ማለት ነው ይዘው ፈየስተፍተሁ ፈየስተፍቲሁነ ለሁ እንዲከፈት ይጠይቃሉ ለዝችሩ ሩህ ፈዩፍተሁ ለሁ ይከፈትለታል ፈዩሸይዑሁ من كل سماء مقربها إلى السماء التي تليها ከአንዱ ሰማይ ወደ አንዱ ሰማይ የአንደኛው ሰማይ ይሸኙታል የሚሸኘው ማን ነው መላይኮች ነው የሚሸኙት ያንን ሩህ ተከትለው ያችን ሩህ ሄዳሉ ወደ አንደኛው ሰማይ አንደኛ ሰማይ ላይ ያሉት እስከ ሁለተኛው ሰማይ ያደርሱታል የሁለተኛው ሰማይ ደግሞ እስከ ሶስተኛው አብሮ ይሸኙታል حتى ينتهي بها إلى السماء التي فيها الله الله እስካለበት ድረስ ማለት ነው ጉዞ ይከተላል አላህ ስብሓንሁ ወተዓላ ዘንድ ይደርሳል የዛ ሰው ሩህ فيقول الله الله سبحانه وتعالى بلولال اكتبوا كتاب عبدي في عليين وأعيده إلى الأرض فإني منها خلقتهم وفيها أعيدهم ومنها أخرجهم تارة أخرى الله سبحانه حتى ينتهي بها إلى السماء التي فيها الله فيقول الله الله بالولال اكتبوا كتاب عبدي يبارين كتاب صافلت في عليين بعليين مالتنا صافلت وما أدرأك ما عليون كتاب مرقوم يشهده المقربون እነዚያ የቅርብ መላይኮች የሚመሰክሩለት የሆነ ኪታብ ነው። አላሁመ ጃልና ወአዒዱሁ ኢለል አርድ ወደ ምድር ይሄንን ሩሁን ግን ወደ ዱንያ መልሱት። የእሱን ግን ኪታብ ፊዕልይን ጻፉለት በመላይኮች እጅ ውስጥ የሚገኝ ማለት فإني منها خلقتهم ريكو كسوا كم در فتر الله وفيها أعيدهم ودسوا من لساتش الله ومنها أخرجهم كسوا موت الله انتارة أخرى لم الرشاقتي قال فتعاد روحه في جسده وجاك روه تم لسالك فيأتيه ملكان ويجلسانه فيقولان له من ربك ከዛ ማለት ነው ሩህ ትመለስና ወደ አካል ትገባለች ወደ አካል ከተገባች በኋላ ወደ ቀብር ማለት ነው ትገባና መላይኮቹ ይመጣሉ ደግሞ ሁለት መላይኮች فيقولان له من ربك فيقول ربي الله فيقولان له ما دينك فيقول ديني الإسلام فيقولان له ما هذا الرجل الذي بعث فيكم فيقول هو رسول الله فيقولان له ما علمك فيقول قرأت كتاب الله فآمنت به وصدقت فينادي مناد من السماء الله كسماء السوزي ሲመሰክር እዚህ ሲናገር አሁን የተባለውን ሁላ ሲናገር ከሰማይ ተጣሪ መላይካ ይጠራል ማለት ነው አንሰደቀ አብዲ በማን ተጣሪ ይጣራል የሚለው አላህ ስብሓነሁ ወተዓላ ነው። አን ሰደቀ ዓብዲ ባሪያዬ እውነት ተናግሯል ይላል። ፈአፍሪሹሁ ሚነል ጀና ቀብር ውስጥ ሳለ ፈርሹለት ይላል። ቀብር ውስጥ እኮ ሳለ ፈርሹለት ከጀነት የሆነን ነው። ለዛው የሚነጠፍለት ከጀነት የሆነ ነው። ለሁ ባበን ሚነል ጀና ቀብር ውስጥ ሳለ ወደ ጀነት የሚያስኬድ በርን ክፈቱለት ይላል። قال فيأتيه من روحها وطيبها የጀነት ሽታ መዓዛ ወደሱ ይመጣል ወዩሕሰቡ ለሁ ፊ ቀብሪህ ቀብሩ ደግሞ ይሰፋለታል መደ በሰሪ አይኑ የሚወረወርበት የሚደርስበት መደ በሰሪ ማለት አይኑ እስከ መጨረሻው እስከሚያይበት ድረስ ያክል ቀብሩ ምን ላይ ይሰፋል የተቆፈረው እኮ በሱ ልክ ነበራል ግን የአይኑ የሚሄድበት ያክል ቀብሩ ትሰፋለታለች። አላሁመ ጀዐልና ምንሁም ቃለ ወያእቲህ ረጁሉን ሐሰኑል ወጅህ በጣም ያማረ ቆንጆ ሰው ይመጣለታል እሱ ዘንድ ሐሰኑ ሲያብ ልብሱ በጣም የሚያም ጠይቡ ሪህ ያ ሰው ደግሞ በጣም ሽታው የሚያምር የሚሸት ጥሩ ሽታ ያለው ሰው ይመጣል እሱ ዘንድ ፈየቁሉ አብሽር ቢለዚ የሱሩክ አዎ በሚያስደስት ነገር አብሽር አብሽር አብሽር ይሏል ያበስሯል هذا يومك الذي كنت هذا يومك الذي كنت تعاد ستكتر نبروتشين كنو بلو يلوان فيقول له من أنت فوجهك الذي يجيء بالخير أنت كنت أهب فيت بتآمن يا أمر ما من أنت يلوان ያ ጥሩ ሰው የሚያምር ሰው አላለ ያን ሰው ማነህ አንተ ይለዋል فيقول ብለል أنا عملك أنا عملك الصالح أنا يكون من هنا ملكام سراني فيقول يا ربي أقم الساعة حتى أرجع إلى أهلي ومالي ይህንን ሳይ በጣም ከደስታ የተነሳ አብሽር አብሽር ሲለው ምን ይላል ጌታ የቅያማን አቁማት ይላል ወደ ቤተሰቦቼ እስክመለስ ድረስ ወደ ንብረቶቼ ይላል ቃል ወኢነ ልዓብደ ልካፍር በተቃራኒው ደግሞ ይሄ ቅያማ ይቁም እያለ ነው ማ ያ ሙእሚኑ ነው ያ ደግሞ እስቲ ካፊሩ ደግሞ ምን ይመስላል اللهم لا تجعلنا منهم وإن العبد الكافر إذا كان في انقطاع من الدنيا وإقبال من الآخرة دنا دنيا أنت قارتو داخرة سيد نزل إليه من السماء ملائكة سود الوجوه في تاتشو يتكورا معهم المصوح ሙሱህ ማለት የፀጉር ኪሳ ልብስ ነው የያዙት የነዛ በጣም ጥሩ ከፈን ነው የያዙት እነዚህ ደግሞ ከምን ከፀጉር የሆነ ማለት ነው የሚቀፍ የሆነ ከፀጉር የሆነ ምን ይዘዋል ከፈን فيجلسون منه مد البصر أو يعين الرقة يأكل الرقة يكمتال ثم يجيء ملك الموت حتى يجلس عند رأسي فيقول أيتها النفس الخبيثة أنت مدفون اخرجي إلى سخط من الله وغضب ودسكتا قال ፈቱፈረቁ ሩሑሁ ፊ ጀሰዲህ ሩሁ ከጀሰዱ ትለይና ትወጣለች እንድትወጣ ይደረጋል ፈየንተዚዑሃ ምንድነው ምንጭቅ አርጎ ነው የሚያወጣት እንደዛች በክብር አይደለም ፍስስ ብላ አይደለም የምትወጣው ተመንጭቃ ከማ ዩንተዘዑ ሰፉድ ሰፉድ ሜንጦ እንደሚመዘዘውላ ሜንጦ የሚባለው ማለት ነው ሚነሱፍ ከምን ውስጥ ሚነሱፍ ልመብሉል የተረጠበ ምን ውስጥ ሱፍ ጥጥ የተረጠበ ጥጥ ውስጥ ማለት ነው ብረት አስገብተሽ ማለት ምንጭቅ እስታገ ምንጭቅ አርጎ ነው የሚያወጣው እንደዛ መንጭቆ ያወጡታል فيأخذها فإذا أخذها لم يدعها في يده طرفة عين حتى يجعلها في تلك ፊ ቲልከል ሙሱህ በዚች ሙሱህ ውስጥ ያደርጓታል። የጸጉር ከፈን ግልጽ ነው። የተሰራ ልብስ ውስጥ ያደርጉታል። ወየኽሩጁ ሚንሃ ከአንተኒ ሪህ ከሱ ደግሞ ይወጣል ሽታ። ያ ነፍስ ማለት ነው ከከፈኑ ማለት ነው። ግልጽ ነው። ከከፈኑ ግልጽ አርጎ ሊይዙበት ሲል ከፈኑ እንዲህ ተደርጎ እዛ ውስጥ ሲል ይወጣል ሚንሃ ከአንተኒ ሪሕ የሚሸት ሽታ ግም ማለት ነው ኸቢሳ መጥፎ የሆነ ሽታ ግን ውጂደት አላ ወጅህ ልአርድ በምድር ላይ ከተገኘ ሁላ መጥፎ ሽታ ምድር ላይ እኛ መጥፎ ሽታ ብለን ከምንለው የበለጠ መጥፎ ሽታ የስዐዱነ ቢሃ ይዟት ይዟት ይወጣሉ ولا يمرون بها على ملئ من الملائكة ላይ ካሉ መላእክቶች አልፉም ባንዳቸውም ኢላ ቃሉ መላእክቶቹ ቢሉ እንጂ ما هذا الروح الخبيث فيقولون فلان ابن فلان እገሌ ገሌ ልጅ ነው ይባላል ከነስም ከነ አባታችን بأقبح اسم أسمائه التي كانوا يسمونه بها في الدنيا በዱንያ በሚጠራው በመጥፎ ስሙ ይጠራል ማለት ነው ሐታ የንተሂ ቢሃ ኢለ ሰማኢ ዱንያ የቀደሙ ምንድን ያሉ ከአንዱ ሰማይ እስከ አንዱ እስከ ሁለት የሸኘዋል። ይሄ ግን የት አይሄድም? አላህ ዘንድ አይሄድም። ሰማአ ዱንያንም አያልፍም። እንኳን ሰማይ ሊገባ ሐታ የንተሂ ቢሃ ኢለ ሰማኢ ዱንያ የቅርቢቷ ሰማይ ላይ ይደርሳል። ፈዩስተፍተሁ ለሁ ለሱ እንዲከፈት ይጠየቃል። ፈላ ዩፍተሁ ለሁ ለሱ አይከፈትለትም። ثم قرأ رسول الله صلى الله عليه وسلم ሰማይ የሚወጣው ክብር ያለው እኮ ነፍስ ነው ክብር የሌለው እንዴት ይወጣል ክብር የሌለው እኮ ጥሩ ቤት እንኳን አይገባም ጥሩ ቤት እንኳን አይገባም لا تفتح لهم أبواب السماء ولا يدخلون الجنة حتى يلج الجمل في سم الخياط ነቢዩ አለይሂ ሰላቱ ሰላም ይህንን የቁርአን አንቀጽ አነበቡ። ለነሱ የሰማይ በሮች ደጃፎች አይከፈቱላቸውም። ወላ የድኹሉነ አልጀና ጀነትም አይገቡም። ሐታ የሊጀ አልጀመሉ ፊ ሰሚ አልኽያጥ ግመል ማለት ነው በመርፌ ቀዳዳ ስትገባ ድረስ ሰሚ ማለት ምንድነው? ቀዳዳ ማለት ነው። የመርፌ ቀዳዳ ስትገባ ድረስ እማየውን ነገር ማለት ነው። فيقول الله اكتبوا كتابه في سجين። እዛ كتاب عبدي ነበር የሚለው አሁን ደግሞ ኪታቡን ጻፉለት ይላል። عبدي ምናምን ይላል። في سجين في الأرض السفلى የት ነው ከተባለ ያ አዕላ ነበር አለ። ይሄ ደግሞ በምድር ስር እዛ ታች አዘቅ ጻፉለት። فتطرح روحه طرحا ሩሁ ደግሞ ትወረወራለች። ማን እሷን በተንከባክቦ ደግሞ ገና ለእሷ ይለፋል፣ ትወረወራለች። ጠርሐን እንደ አንድ የኛ እቃ ራሱ እንደ የሆነ ቦታ ላይ ሰው በንቀት ይወረውሯል ከዛ የበለጠ ሩሕን ያሽቀነጥሯታል ومن يشرك بالله فكأنما خر من السماء فتخطفه الطير أو تهوي به الريح في مكان سهيك إنني قرآن أنكس نبي ونبه من ملو بالله لي يقار سو فكأنما خر من السماء كسما يندودكنو فتخطفه الطير أوافت دمو تجألفوالج أو تهوي وين ታነፍሰዋለች ትወስዷለች ቢህ ሪሑ ንፋስ ፊመካንን ሰሒቅ ሰሒቅ ማለት በዒድ ሩቅ ወደሆነ ቦታ አንፍሳ ትወስዷለች ፈቱዓዱ ሩሑ ሩሁ ትመለስለታለች ፊ ጀሰዲህ ወየእቲህ መለካን ሁለት መላይኮች ይመጣሉ ፈዩጅሊሳኒህ ያስቀምጡታል ፈየቁላኒ ለህ ለሱ ብለው ይሉታል መን ረቡክ ፈየቁሉ ሃ ሃ ላ አድሪ ይላል ሃ ሃ የሚለው እኮ ዋሎ ነው በቃ አላውቅ እንደሚያቅ ያውቃል እኮ ግን መናገር አልቻለም ሊያውቅም ይዛለት አይችልም فيقولان له ما هذا الرجل الذي بعث فيكم فيقول ها ها لا أدري فينادي مناد من السماء أن كذب عبدي فافرشوه من النار يأساتنا من بلولة أنطفوا وافتحوا له بابا إلى النار وده سات የሚያስኬድ ደግሞ በር ክፈቱለት ይያት እሳትን ፈያእቲህ ሚን ሐሪሃ እዛ ውስጥ ሳለ ማለት ነው ስቃይን ይቀምሳል ምን እየመጣለት የጀሃነም ምን ቃጠሉ ሐር ሙቀቷ وسمومها ሸዲድ የሆነ ብርቱ እንፋሎቷ ምኗ ማለት ነው። ሰሙም ማለት ምንድነው? ሐር ቃጠሏ ማለት ነው። ይሄ ምንድነው? ያው ነው ከሐር ጋር ማለት ويضيق عليه قبره قبره ደግሞ ይጠበባል حتى تختلف اضلاعه የጎን አጥንቱ ይለያይ ድረስ ማለት ተቃራኒ ይሆናል። ይሄ ወደዚህ ሲያጣብቡት ይለያያል። በቃ ويأتيه رجل كبيه الوجه የሚያስጠላ ፊቱ የሚያስጠላ ሰው እሱ ዘንድ ይመጣል። ቀብሕ ሲያብ ልብሱም የሚያስጠላ ሙንቲኑ ሪሕ ሽታውም በጣም የሚገማ ፈየቁሉ አብሽር ቢለዚ ዩሱኡክ የሱኡክ ማለት ይችላል። አዎ በዛ በሚያስከፋ ነገር አብሽር ይለዋል። አብሽር የሚያስከፋ ነገር ሞልቶላል እዚህ ውስጥ ይለዋል። هذا يومك الذي كنت توعد ስትቀጠር የነበረው ይሄ ነው በቃ እቺን ታገኛታለህ ተብሎ ተነግሮ ነበር ግን አልመሰለም فيقول من أنت أنت من ይሏል فوجهك الوجه الذي يجيء بالشر በሸር የመጣ ፊት ይመስላል ይሏል فيقول أنا عملك الخبيث መጥፎ ስራህ ነኝ ይሏል فيقول የኛ የራሳችን ስራ ነው እንደዚህ የሚያደርገን እንዲረግመናል ይሰድበናል فيقول ربي لا تقيم الساعة አወቀው በቃ የከፋ ከዚህ ባሰ ቀብር ውስጥ እንዲህ ካጋጠመኝ ገና ደግሞ ሰዓት የሚጠብቀኝም ብሎ ጌታውን ይማጸናል። ቅያማን ምን አትበላት አታቁማት ይላል። ሁናክ ነቂፍ هذا وصلى الله على محمد وعلى آله وصحبه وسلم